بسم الله الرحمن الرحيم قل هذه سبيلي أدعو إلى الله على بصيرة أنا ومن اتبعني وسبحان الله وما أنا من المشركين ناسها اسلام او استوديو يهنا الشيخ إلياس أحمد زجاجون ناسها إسلاموي استوديو بسم الله الرحمن الرحيم الأصول الثلاثة وأدلتها لشيخ الإسلام ومجدد دعوة التوحيد محمد بن عبد الوهاب بن سليمان التميمي الحمد لله رب العالمين وبه نستعين ونصلي ونسلم على أشرف الأنبياء والمرسلين وعلى آله وأصحابه أجمعين أما بعد فأسأل الله عز وجل لي ولكم العلم النافع والعمل الصالح وأسأله سبحانه وتعالى أن يجعلنا هداة المهتدين غير ضالين ولا مضلين كذلك جمروا يمن مروا ثلاثة الأصول يتسنون ሼክ መሐመድ ብን አብዱልዋሃብ ኢብን ሱሌይማን አተሚሚ አጭር መልእክት ያዘለ መጽሐፍ ይሆናል ማለት ነው። እናም ይህን አስመልክቶ ሰፊ የሆነ መግቢያ ማከል አልወድም። ይህ በሌሎች አጋጣሚዎች ራሱን የቻለ ርዕስ ሆኖ መቅረብ የሚችል በመሆኑ ያለን ጊዜ በጣም ወስን ከመሆኑም አንጻር እናልፈዋለን ማለት ነው። ስለዚህ ስለ ሼኹ ማንነት ብሎም ደግሞ ከዚህ ጋር ተያያዥ የሆኑ መግቢያዎች ቅድመ ደርስ አይኖረንም። ይህ ሪሳላ ወይም አጭር መልእክት ያዘለ ጽሁፍ የሚያነጣጥረው አንድ ሰው ሙስሊምነቱን የሚያረጋግጥባቸው ነጥቦች ላይ ነው። እነዚህ ነጥቦች በዋነኝነት ሶስት ነጥቦች ናቸው። አንድ ሰው ከሞተም በኋላ በቀብሩ የሚጠየቀውም ስለነሱ ነው። ስለ አላህ ስለ መልእክተኛውና እሳቸው ይዘውት ስለመጡት መልእክት ወይም ኢስላም ማለት ነው። እናም ይህ መጽሐፍ የሚያካልለው ነጥብ የሚያካልላቸው ነጥቦች እነዚህ ሶስት ቢሆኑም እነዚህ ሶስቱ ነጥቦች ከተብራሩባቸው ርዕሶች ባሻገር ከበፊትና ከበስተኋላ ሌሎች ርዕሶችን ያዘሉ አጫጭር መልእክቶችን እናገኛለን እና ይህ ሼሁ ራሳቸው በዚህ ላይ ያከሉት ነው ወይስ ከሌሎች ንግግሮቻቸው ተማሪዎቻቸው ወስደው አንድ ላይ ያቀናጁት ነው የሚለው ብዙ ግልጽ አይደለም። ያም ሆነ ይህ ሁሉም የእሳቸው ንግግር መሆኑ ጥርጥር የለውም። የመጽሐፉን ርዕስ በተመለከተ ብዙዎቻችን ዘንድ አልኡሱሉ ፈላታ በሚል ርዕስ ይታወቃል ወይም በሚል አርዕስት ይታወቃል። ነገር ግን አንዳንድ የሼኹ የልጅ ልጆች እንዳሳወቁት በአብዛኛዎቹ የእጅ ጽሁፍ መዛግብት ላይ እንደተገኘው አልኡሱል ሰላሳ የሚለው ሌላ ከዚህ አጠር ያለ ለጀማሪ ተማሪዎች ብቻ የተዘጋጀ ጽሁፍ ሲሆን ይህ ግን በብዛት እኛ የምናነበው አንዳንድ ቦታዎች ላይ አልኡሱል ሰላሳ በሚል ጽሁፍ ወይም በሚል ርዕስ ራሱ የታተመው እውነተኛ ወይም የታወቀው መጣሪያው ሰላተቱል ኡሱል ውሃ በሚል ነው። ስለዚህ ትክክለኛው ብዙዎች ዘንድ የታወቀበት ስሙ ሰላተቱል ኡሱል የሚል እንጂ አልኡሱል ሰላሳ አይደለም። አልኡሱል ሰላሳ ከቋንቋ አንፃር ሁለቱም አንድ አይነት መልእክት ቢያዝ ይዞ ግን እንደሚታወቀው የመጽሐፍ አርዕስት እንደ ስም ነው። ስም ደግሞ በቅያስ የሚለካ አይደለም። አንድ ሰው ልጅህን ለምን በዚህ ስያሜ ሰጠኸው ወይም በዚህ ለምን ለምን በዛ ተሰይመው ምክንያቱም ያ እንዲህ ስለሆነ ይሄኛው እንዲህ ስለሆነ ስም አቃይሯቸው ወንድማማቾችን የሚባል ነገር ሊያነሳ አይችልም። ስም ስም ነው፣ በቃ መታወቂያ ነገር ነው። ስለዚህ በዚህ መሰረት ቅድም እንዳልኳቸው አብዛኛዎቹ እጅ መጽሐፍ የእጅ ጽሁፍ መዛግብት ላይ የተገኘው ስያሜ ስላተቱል ኡሱል የሚል ነው ማለት ነው። ያው በጥቅሉ ሶስቱ መሰረቶች እና መረጃዎቻቸው ማለት ነው። ስላተቱል ኡሱል ወአዲለቱሃ አብዛኛዎቹ ህትመቶች ላይ የሌለ በቅርብ በታተመ አንድ ህትመት ላይ ብቻ የሚገኝ በጣም አጭር መግቢያ ቢጤ አለ። ከዚህ መጽሐፍ እጅ ጽሁፍ መዝገብ ላይ እንዳገኘው የመጽሐፉ ሐቂቅ ነገሮ ያስቀመጠው ማለት ነው እና እሱን በአጭሩ እንደዚህ ያነብላችሁና ብዙዎቻችሁ ዘንድ ወዳለው ኑስኻ እንተላለፋለን። ያለ ያለውን መልእክት ኢንሻአላህ ሽርሕ እናደርጋለን ማለት ነው። ይህ አሁን ያልኳችሁ ብዙዎቻችሁ ዘንድ የሌለው መግቢያ ምንድነው? اعلم رحمك الله أن طلب العلم فريضة وأنه شفاء للقلوب المريضة وإن ومن أهم ما عليك معرفة دينك الذي معرفته والعمل به سبب لدخول الجنة والجهل به وإضاعته سبب لدخول النار أعاذنا الله والمسلمين من ذلك ይህ መግቢያ ብዙ የእጅ ጽሁፍ መዛግብቶች ላይ አይገኝም ግን እኔ እስካወቅኩ ድረስ አንድ የእጅ ጽሁፍ መዝገብ ላይ በተገኘው መሰረት የእጅ ጽሁፍ መዝገብ ደግሞ አስተማማኝ ከመሆኑ አንጻር በቅርቡ የታተመ አንድ ህትመት ላይ ተገኝቷል ማለት ነው። በጥቅሉ መልእክቱ እንደ መግቢያ የተቆጠረበት ምክንያት በመጽሐፉ ስር የተካለሉት መልእክቶች ሁሉ መሰረታቸው እውቀት ነው። እናም በዚህ መጽሐፍ ውስጥ የምንማማራቸው መሰረታዊ ነጥቦች አሉ፣ አንኳር ርዕሶች አሉ እና እነዚህን ለመማር አንድ ሰው ያንን የሚማርበትን አላማ አውቆ ሰንቆ እንዲጓዝና ወደዚህ እንዲገባ ለመምራት እንዲያግዝ የቀረበ መግቢያ ወይም መሸጋገሪያ ነው ማለት ነው። እናም ዕልምን መፈለግ ግዴታ ነው። ይህንን ማወቅ አለብህ ነው። ዒልም መፈለግ ግዴታ ነው የሚል በዚህ ቃል የተነሳ ሐዲስ አለ። ጠለቡል ዒልሚ ፈሪደቱን ዐላ ኩሊ ሙስሊም የሚለው የአነስ ብን ማሊክ ሐዲስ በተለያዩ መንገዶች የተዘገበ ከመሆኑ አንጻር አንዳንድ ዑለማዎች ቢመጅሙዕ ጡሩቅ በሁሉም መንገዶች ላይ ያለውን ኢስናድ አይተው በጥቅሉ እርስ በርስ የሚደጋገፍ ከመሆኑ አንጻር ሐሰን ደረጃ ይደርሳል ያሉ አሉ። ይህ ሐዲስ ሰሒሕ ሆነም አልሆነም ያው በሁሉም ዑለማዎች መሰረት ዒልምን መፈለግ ግዴታ ነው። ሀዲሱ ትክክል ሆነም አልሆነም በጥቅሉ የሚጨምረው አዲስ ነገር የለም። ከዚህ አንጻር ነው ይህንን ሀዲት እንዲሁ መጥቀሱ ግዳት የለውም። ይህን የምንልበት ምክንያት ማንኛውም ሰው የሚያውቃቸው ነገሮች ለሁለት ሊከፈሉ ይችላሉ። አንዳንዶቹ በሁሉም ሙስሊም ግለሰብ ላይ ግዴታ የሆኑ በነፍስ ወከፍ ሊታወቁ የሚገቡ ናቸው። እነዚህ እንግዲህ በዕለማዎች አጠራር መሰረት ፈርድ ኪፋያ የሆኑ ናቸው ማለት ነው። ሌሎች ደግሞ ሁሉም ሳን የተወሰኑት የማህበረሰቡ ክፍሎች ካወቁት ሌሎቹ እነኚህን የማጥናት ግዴታ የማይኖርባቸው ሁኔታ ነው እና ይሄ ደግሞ ሌላ ነው። የመጀመሪያውን በተመለከተ አንድ ሰው አልኢማም አሕመድ ውስጥ ተጠይቀው እንደመለሱት ዲኑን የሚያስገኝበትን የእውቀት መጠን ሊይዝ ይገባል። እና ይህ ማለት እንዴት ነው ተብለው ሲጠየቁ ለምሳሌ ሰላቱን፣ ጾሙን የሚፈጽምበትን የእውቀት መጠን ሊያስገኝ ይገባል። ከሱ በፊት ደግሞ እንደሚታወቀው ያው ወደፊትም እንደምናየው አቂዳውን የሚያስተካክልበት እውቀት ሊኖረው ይገባል። ግን ይሄ ጥቅል እውቀት ነው። ለምሳሌ አቂዳን ራሱ በተመለከተ በዝርዝር በዚህ ርዕስ ላይ የሚነሱ ውዥንብሮችን መልስ የሚሰጥበትን እውቀት የማግኘት ወይም የመቅሰም ግዴታ ሁሉም ሰው ላይ አይደለም። ይህ ላይ ያለ ግዴታ ሊሆን ይችላል። ስለዚህ ሁሉም ሰው የሚመለከተው ግዴታ በኩል ሊለካ አይችልም፣ ወይም በእኩል ደረጃ ሊታይ አይችልም ማለት ነው። ከዚህ ውጭ ያሉ ደግሞ የተወሰኑ ሰዎች ላይ ብቻ ግዴታ የሚሆኑ አሉ። ለምሳሌ በተለያዩ የፊቅ አሕካሞችን በተመለከተ አንድ ሰው ይህንን መተግበር ግዴታ ያልሆነበት ከሆነ የማወቅ ግዴታ አይኖርበትም፣ በነፍስ ወከፍ ማለት ነው። በጥቅሉ ግን በኡማ ውስጥ ይህንን ማወቅ የሚሆንባቸው ጥቂት ሰዎች አሉ። አንዳንድ ጊዜ እነዚህ ጥቂት ሰዎች እና ከሌ ተብለው ሊጠቀሙ ይችላሉ። ምክንያቱም ሁኔታ የተመቻቸለትና ያልተመቻቸለት ሰው በአንድ አይን አይታይም። ግን በጥቅሉ እነከሌ ተብሎ መጠቀሱ ተገቢ አይደለም፣ ሊሆን ቢችልም ማለት ነው። ይህ ማለት በጥቅል እይታ ከሙስሊሙ ማህበረሰብ መካከል የተወሰኑ ሰዎች እነዚህ ነገሮች ሊያውቁ ይገባሉ። ዒልም መጥፋት የለበትም፣ ዲኑ መጠበቅ አለበትና። ነገር ግን እንደዚህ በጣም ዝርዝር የመሰለን ነገር ራሱ ወይም ዑለማዎች ብቻ ሊያውቁት ይገባል ብለን የምንገምተው ጉዳይ ራሱ አንዳንድ ጊዜ እኛ ልንተገብረው የግድ ካለን ያለ እውቀት ተግባር የለምና እነኝህን ማጥናትም የግድ ይለናል ማለት ነው። ለምሳሌ ዝርዝር የንግድ ህግጋትን በተመለከተ ሁሉም ሰው የማወቅ ግዴታ የለብን። እንኳን ንግድ አይደለም ዘካን አስመልክቶ የሚያወጣው ዘካ የሚያወጣው ንብረት የሌለው ሰው የዘካን ዝርዝር ህግጋት የማወቅ ግዴታ የለበትም። ነገር ግን የገንዘቡ ደረጃ ከፍ ብሎ ዘካ ማውጣት ግዴታ ሲሆንበት ከዛ ጊዜ ጀምሮ ስለዚህ ገንዘብ በተመለከተ የዘካን አወጣጥ የማወቅ ግዴታ ይኖርበታል። ንግድ ውስጥ ሲገባ ስለሚያደርገው እንቅስቃሴ የንግድ እንቅስቃሴ እና ስለሚሸጠው ስለሚገበያየው ሁኔታ የማወቅ ግዴታ ይኖርበታል ማለት ነው ይህን ማወቅ የግድ ነው እናም ይህንን ዒልም በተመለከተ መግቢያ አስፍረዋል የልቦችም መድህን ወይም ደግሞ ከበሽታ የሚፈወሱበት አንድ መድኃኒት እንደሆነ ተናግረዋል እናም ومن أهم ما عليك معرفة دينك الذي معرفته والعمل به سبب لدخول الجنة እንደዚህ ተብሎ ነው የተቀመጠው ምናልባት የአጻጻፍ ስህተት ከሌለ ወሚን አህም ማ ዓለይከ ማዕሪፈትሁ ዲኑከ ለዚ ተብሎ ሊነበብ ይችላል ምናልባት ሀ ጎድላ ከሆነ ያም ሆነ ይሄ ብዙ አያጨቃጭቀንም ግን ከምንም የበለጠ ልታውቀው ከሚገባህ ነገሮች አንዱ ዲንህን ነው ምክንያቱም እሱን ማወቅህና ባወቀው መስራትህ ለጀነት መግባት ሰበብ የሆነው ዲን ነውና እሱን አለማወቅና ደግሞ ከዚህ ጋር በተያያዘ ተገቢ የሆነ ትኩረት አለመስጠት እሳት የመግባት አንድ ሰበብ ነውና አላህ እኛንና ሙስሊሞችን ከዚህ ይጠብቀንና ይላሉ በዚህ መግቢያ ላይ ማለት ነው። በመቀጠል በሁላችሁም ኑስኻ ላይ እንደሚገኘው ሙአሊፉ بسم الله الرحمن الرحيم اعلم رحمك الله أنه يجب علينا تعلم أربع مسائل الأولى العلم وهو معرفة الله ومعرفة نبيه ومعرفة دين الإسلام بالأدلة الثانية العمل به الثالثة الدعوة إليه الرابعة الصبر على الأذى فيه اعلم رحمك الله أنه يجب علينا تعلم أربع مسائل إلى اعلم أوك የሚለው ቃል አንድን ነገር ትኩረት ሰጥተን እንድንገነዘብ አእምሯችንን ሰብሰብ አድርገን እንድናውቅ የሚገፋፋ ማንቂያ ቃል ነው። ይሄ በመልእክተኛው ዓለይሂ ሰላቱ ወሰላም ዘንድም ይነገር ወይም ጥቅም ላይ ይውል የነበረ አንድ ስልት ነው። ቀጥለው የሚያሳውቁትን ነገር ከመናገራቸው በፊት በመሀል ላይ ለዚህ አንባቢ ወይም ደግሞ ይህን መጽሐፍ ለሚማረው ሰው ዱዓ ያደረገው ረሒመከላህ አላህ ይዘንልህና ማለት ነው። ይህ እነዚህ የሚነገሩት የእውቀት ዘርፎች ጥቅማቸው ለአንባቢው ለራሱ እንደሆነ የሚጠቁም ነው። ስለዚህ እኔ ይህንን የማስተምረ ስለማዝንልህ ነው ላንተው ነው ጥቅሙ የሚል መልእክት በተዘዋዋሪ ያስተላልፋል። ይሄ ደግሞ ማንኛውም ትምህርት የሚያስተላልፍ ሰው ላበሰው የሚገባ ባህሪ ነው። የሚያስተምረው ከእዝነት በመነጨ መንፈስ መሆን አለበት እንጂ ሰዎች ላይ እንዲሁ ሑጃ ለማቆም ወይም ደግሞ እውቀቱን ለማሳየት ወይ በክርክር ለማሸነፍ ብቻ መሆን የለበትም። ብቻ ሳይሆን በዚህ መልኩ መሆን የለበትም። ይሄ አደጋ ነውና ማለት ነው። ስለዚህ እውቀትና ረሕማ ሁሌ የተቆራኙ ነገሮች ካልሆኑ በስተቀር ተገቢውን ውጤት አያስገኙም ሸክ ልስላም ቴሚያ እንደሚለው አላህ ስብሓንሁ ተዓላ ሱረቱ ልካፍ ላይ ሙሳ ለ ሰላም ወደ ከድር እውቀትን ፍለጋ እንዲሄዱ አዟቸው የተከሰተውን ዘርዝሮልናል እንግዲህ እሳቸው አሁን እውቀት ፍለጋ ተጉዘዋል ሙሳ ለ ሰላም እና ያገኙት የአላህ ባሪያን መገለጫ ቁርአን ላይ ምን ብሎ ነው ያሰፈረው ፈወጀደ ዓብደን من عبادنا آتيناه رحمة من عندنا وعلمناه من لدنا علما رحمة ተሰጥቶታል ደግሞ እንደዚሁም ከአላህ ዘንድ ቀጥታ የሆነ እውቀትን አግኝቷል ስለዚህ እውቀቱ ከረሕማ ጋር ተቆራኝቷል ምክንያቱም እውቀት ከረሕማ ጋር ካልተገናኘ ከዚህ ጋር ተገናኝተው የሚነሱ ነጥቦችን በተገቢ መልኩ አያብራራም ረሕማ የሌለው ሰው ምን ያህል ነው ለሰዎች እውቀትን የሚያካፍለው በዚህ በሚያደርገው የአስተምሮት ሂደት ላይ ደግሞ የሚያጋጥሙትን ችግሮች ሁሉ ለማለፍ የሚኖረው ቻይነት ምን ያህል ነው? ይህ ሁሉ ረሕማ ያስፈልገዋል ማለት ነው። በተለይ ደግሞ የኸድርና የሙሳ ታሪክ ላይ እንደምታስተውሉት ሙሳ ከሚያውቁት የወጡ አዳዲስ ነገሮችን አይተዋል። ያ ከመሆኑ ጋር ግን ሶስት ጊዜ ምንም ነገር ሳይፈጠር በይቅርታ አልፏቸው ነበር። ከዛ በኋላም የተከሰተው ነገር አብራርተውላቸዋል። ይሄ አንድ ራሱን የቻለ ከበስተኋላ ብዙ ጥበብ ያለው ርዕስ ነው። እናም በጥቅሉ እዚህ ላይ ማሰፈር የሚፈልገው መቋጫ እውቀትና አዘኔታ የተቆራኙ ናቸው፣ ሊለያዩ አይገባም። አለበለዚያ እብን ተይሚያ እንደሚለው ውጤት አያስገኝም። ማለት ራሕማ ያለ ዒልም ውጤት አያስገኝም። ለብቻው ተራ የሆነ ስሜታዊነት ብቻ ያየለበት አዘኔታ ብቻውን ጠቃሚ የለው አይደለም። እውቀት ብቻውን ደግሞ ከአዘኔታ ጋር ካልተቆራኘ እንደዚሁ ተገቢ የሆነ ውጤትን አያስገኝም ማለት ነው። ኢዕለም ረሒመከላህ أنه يجب علينا تعلم أربع مسائل أردت ቁም ነገሮችን ማወቅ ወይም መማር ግዴታችን እንደሆነ እወቅ ይላሉ። አራት የሚለውን ቁጥር ያሰፈሩት ማወቅ የሚገባን ነገሮች አራት ብቻ ናቸው ለማለት አይደለም። ነገር ግን አንድን ቁም ነገር ተገቢው መልኩ በርዕስ ከፋፍሎ በቁጥር ገድቦ ለተማሪዎች ማስተላለፍ ነገሩ በግንዛቤ ተቀባይነት እንዲያገኝ ይበልጥ መንገድ ያመቻቻል። መልክተኛው ዓለይሂ ሰላቱ ሰላም እንደምታውቁት በተለያዩ ሐዲሶች ላይ ይህንን ስልት ይጠቀሙ ነበር። ጀነት የሚገቡ ሰዎች ወይም ደግሞ እሳት የሚገቡ ሰዎች ተብሎ ሶስት አይነት ሰዎች ጀነት ይገባሉ፣ ሶስት አይነት ሰዎች እሳት ይገባሉ። ሰባት ነገሮችን ያደረገ እንደዚህ ያገኛል። እነዚህ ነገሮች የግድ የቁጥር ገደብን የሚያሳዩ አይደሉም። ነገር ግን የሰዎችን ትኩረት ስበው እውቀትን ለመጨበጥ የሚያስ ሁኔታውን ምቹ የሚያደርጉና የሚያቀሉ ናቸው ማለት ነው። እናም አራት ነገሮችን መማር በእኛ ለግዴታ እንደሆነ አወቅ ይላሉ። ልብ በብ ተዕሉም ነው ያሉት። ተዕሉም ማለት መማር ነው፣ ማወቅ አይደለም። ማለት ያው ከተማሩ ነው እውቀት የሚገኘው ነገር ግን በዚህ አነጋገር መሰረት አንድ ቁም ነገርን እንገነዘባለን። በእርግጥ ሙአሊፉ ይሄን አስበው ይሆናል ወይስ አይሆንም አናውቅም። ሊሆን ይችላል አይሆን ይችላል። ግን በዚህ አጋጣሚ ይህን ቁም ነገር መቅሰም እንችላለን። እውቀት የሚገኘው በመማር ብቻ ነው። ቅድም የጠቀስኩላችሁ ወዐለምናሁ ሚን ለዱና ዒልማ ይሄ የነብያት ብቻ ነው። ተግባባል። ያለ መማር እውቀት የለም። ቀጥታ የሚመጣ አእምሮ ውስጥ የሚጸርጽ እውቀት የለም። መማር የግድ ነው። መልክተኛው ዓለይሂ ሰላቱ ወሰላም በተለያዩ ሐዲቶች ላይ ኢነመል ዒልሙ ቢተዓሉም እንዳሉ ተዘግበዋል። በተለያዩ ሰነዶች የተዘገበ የእሳቸው ቃል እንደሆነ በአንዳንድ ዑለማዎች አማካይነት ተነግሯል። ኢነመል ዒልሙ ቢተዓሉም እውቀት በመማር እንጂ አይደለም ማለት ኢነማ አዳት ሐስራ ነው ማለት እውቀት የሚገኘው በመማር ብቻ ነው ማለት ነው። እነዚህ አራት ቁም ነገሮች ምንድን ናቸው? ልናውቃቸው የሚገባና እንደ አስፈላጊነቱ ልንተገብራቸው የሚገቡ ቁም ነገሮች ናቸው እና ምንድን ናቸው? አንደኛ አልኡላ አይ መስአለቱ አልኡላ ማለት ነው አልዕልም የመጀመሪያው ቁም ነገር እውቀት ነው። እዚህ ላይ የሚፈለገው እውቀት አልዕልሙ ሸርዒ ነው፣ ሸሪዓዊ የሆነ እውቀት ከዲናችን ጋር በተያያዘ ኢስላማዊ ስብእናችን ልንጠብቅበት የምንችል እውቀት ነው። እናም ይህንን እውቀት በዚህ አጋጣሚ ባጭሩ ሲያሰፍሩት የትኛው እውቀት እንደሆነ እዚህ ላይ የተፈለገበት ወይም የምናውቀው ምን እንደሆነ እዚህ ላይ ሲያሰፍሩ وهو معرفة الله ومعرفة نبيه ومعرفة دين الإسلام بالأدلة ይላሉ። ሶስት ነገሮችን ማወቅ ነው። አንደኛ አላህን ማወቅ ነው። ሁለተኛ ደግሞ መልእክተኛውን ማወቅ፣ ሶስተኛ የእስላምን ሃይማኖት ማወቅ ነው። እነዚህን ሁሉ በመረጃ ነው የምናውቃቸው። ቢል አዲላህ የሚለው ከመጨረሻው ጋር ብቻ ሙታዕሊቅ የሆነ አይደለም። ሁሉንም ሁሉንም ነገሮችን ቢል አዲላህ ማወቅ ነው ማለት ነው። ጠይብ ይህም በተመለከተ ኢንሻአላህ አንድ ሰው ምን ያህል እውቀት ሲኖረው ነው በቂ ሊባል የሚችለው የሚለውን ወደፊት በሚመጣው የሼኹ ንግግር ላይ እናብራረዋለን። ግን እነዚህ ሶስት ነገሮች ናቸው ሰላተል ኡሱል ውስጥ የሚገቡት ሶስቱ መሰረቶች አላህን ማወቅ፣ መልክተኛው ማወቅና ዲን ኢስላምን ማወቅ ነው። ሶስቱ መሰረቶች አንድ ሰው ከሞተ በኋላ በቀብር ውስጥ የሚጠየቅባቸው ነገሮች ናቸው። በእርግጠኛ እነዚህን መሰረቶች የምናጠናው የዛኔ ስንጠየቅ ለመመለስ ዝግጅት ለማድረግ አይደለም። ምክንያቱም ዝግጅት በአንደበተ ርቱዕነት ወይም ደግሞ ቋንቋን በመማር አይደለም፣ በእውቀት በኢማንና በመልካም ስራ ነው። ስለዚህ አረብኛ ያወቀም ይሁን የማያውቅ ዲንን በዚህ ኪታብ ላይ ተመስርቶ የተማረም ይሁን ያልተማረ አላህና መልእክተኛውን ተቀብሎ ያመነና መልካም ስራን የሰራ ከሆነ አላህ ስብሓነሁ ወተዓላ መልሱን በቀላሉ እንዲሰጥ አንደበቱን ያገራለታል። ዩሰቢቱ ላሁ አለዚነ አመኑ ቢልቀውል ሳቢዕ ፊ ልሐያት ዱንያ ወፊ ልአኺራ ወዩድሉ ላሁ ዛሊሚን ወየፍዕሉ ላሁ ማ የሻ። ስለዚህ ነገሩ የተያያዘው ከእምነትና ከመልካም ተግባር ጋር ነው ማለት ነው። ነገር ግን አንድ ሰው እነዚህን ነገሮች ሲያውቅ እንዲሁ በሲሉ ሰማሁ ብቻ ላይ ተመርኩዞ ማወቁ ተገቢ እንዳልሆነ ለመጠቆም ፈልገው ነው። በመጨረሻው መቋጫ ላይ ቢል አዲላ በመረጃዎች የሚለውን ቃል ያሰፈሩት። ስለዚህ አላህንም ማወቅ በመረጃ ላይ ተመስርተን መሆን አለበት። መልእክተኛውንም ስናውቅ በመረጃ ላይ ተመስርተን መሆን አለበት። እንደዚሁም እስላምንም ስናውቅ በመረጃ ላይ ተመስርተን መሆን ይጠበቅበታል። ይህንን ካነሳን ዘንድ ከዚህ ጋር ተያያዥነት ያለው አንድ ቁም ነገር ማውሳታችን የግድ ነው። እሱም አንድ ሰው ስለ አላህና ስለ መልእክተኛው ወይም በጥቅሉ መሰረታዊ የዲን ርዕሶች ላይ ያለው እውቀት በመረጃዎች ላይ የተመሰረተ ካልሆነ ነገር ግን ሌሎች አሊሞችን ወይም እሱ አሊሞች ብሎ የሚገምታቸውን ሰዎች ተከትሎ ብቻ በተቅሊድ ላይ የተመሰረተ ከሆነ የዚህ ሰው ተግባር ትክክል ነው አይደለም። ትክክል አይደለም ካልን ደግሞ ኢማኑ በመሰረቱ ትክክል ነው አይደለም። ምክንያቱም ተቅሊድ ውስጥ ያለ ሰው ተቅሊድ ማድረጉ ጥፋት ነው ተብሎ ሊኮነን ይችል ይሆናል። ግን ተኮነነ ማለት የግድ ከኢስላም ወጣ ማለት አይደለም። ያ ደግሞ ሌላ ርዕስ ይሆናል ማለት ነው። ይህንን ስናነሳ ሁለት ነገሮችን መለየት የግድ ነው። አንደኛ አህሉል ከላም በፍልስፍና ውስጥ የተዘፈቁ የተለያዩ የከላም ባለቤቶች የሚያወሱት ቁም ነገር አህሉ ሱና ዘንድ ከሚነሳው ቁም ነገር የተለየ መሆኑን ማወቅ አለብን። አህሉል ከላም ዘንድ በመሰረታዊ የዲን ርዕሶች ላይ ተቅሊድ ክልክል ነው የሚለውን ነገር እጅግ ያሰምሩበታል። ነገር ግን እነሱ ተቅሊድን ሲከለክሉ እውቀት ሊመሰረት የሚገባው በሸሪዓ መረጃ ላይ አይደለም። እነሱ የሚሉት አዲላ አቅልያህ ላይ ነው። ማለት አእምራዊ ብሎ የሚሰይሟቸው መረጃዎች ላይ የተመሰረተ እውቀት ያስፈልገዋል እንጂ በቁርአንና በሐዲስ የመጡትን አንቀጾች ቢያውቅ እንኳን ከተቅሊድ እነሱ ዘንድ አይወጣም። ይሄ የሚገርም ነገር ነው። ለምን? ምክንያቱም እነሱ ዘንድ ነቅል ወይም ደግሞ ሸሪዓዊ መረጃዎችን ራሱ ትክክለኝነታቸውን የተረዳ ነው መጀመሪያው ነው በአቅል ነው። ለምሳሌ መልእክተኛ ወደዚህ ምድር ሲላኩ ሰሓቦች የዛኔ ቁርአን ሐዲትን መረጃ ብለው ስላመኑ አይደለም፣ ግን እሳቸው ነብይ እንደሆኑ የሚያሳዩ ወይም ሌሎች ነብያትም ነብይ እንደሆኑ የሚያሳዩ ነገሮችን ተከታዮቻቸው ስለተረዱ ነው ያመኑባቸው። እነዚህ መረጃዎቻቸው ደግሞ አእምራዊ የሆኑ መረጃዎች ናቸው ይላሉ። ስለዚህ ይህንን ከማስቀደማቸው ጋራ ተያይዞ ተቅሊድ ክልክል ነው ሲሉ እነሱ ማሻአላህ ለካ ወደ ቁርአንና ወደ ሐዲስ ይጣራሉ ብለህ እንዳታስብ። ላ እነሱ ተቅሊድ ክልክል ነው ሲሉ ማለት የፈለጉት ማንኛውም ሰው ላይ ነበር ብለው የሚሰይሙት ነገር ግዴታ ነው። ነበር ማለት ነበር ፊ መለኮት ሰማዋት ለምሳሌ በአጠቃላይ ፍጥሯንን እንደዚህ አይቶ እነሱ በሚደረድሩት የአእምሮ ወይም ደግሞ የፍልስፍና ቀመር መሰረት የዚህ ዓለም ጠፊነትን አረጋግጠው ከዛ በኋላ ደግሞ ይህ ዓለም ፈጣሪ እንዳለው ማወቅ ነው። እነሱ በሚሉት ቀመር መሰረት ያልተጓዘን ሰው ኢማን በተመለከተ ጥያቄ ያነሳሉ። ምንድን ነው ይሄ ቀመር በመሰረቱ? ማንኛውም ሰው የመጀመሪያ ግዴታው አወል ዋጅብ አለ ሙከለፊን ነበር ነው ይላሉ። ነበር ያኒ ማየት አለበት። ምንድን ነው የምታየው? ሰማይ ምድሩን አይተህ ፀሐይ ጨረቃን ተመልክተህ እነዚህ ነገሮች ሲታዩ እንግዲህ ጀውሃር ወይም ጅስም ናቸው ቁስ የሆነ የሚታይ የሚዳሰስ ነገር ሁሉ እንደዛ ስለሆነ ማለት ነው በዚህ ላይ ደግሞ ይንቀሳቀሳሉ ስለዚህ ጀውሃር የግድ የሆነ መለያ አለው ይንቀሳቀሳል ወይም አይንቀሳቀስም ሁለቱም አረብ ይባላል እና ደግሞ አረብና ጀውሃር አይነጣጠሉም ምክንያቱም አንድ ነገር ቢያንስ ቢያንስ ከመንቀሳቀስና ካለመንቀሳቀስ ተወግዶ ሊኖር አይችልም። ስለዚህ በዚህ መሰረት ይህ ነገር ፍጡር እንጂ ፈጣሪ ሊሆን አይችልም። ምክንያቱም ፈጣሪ በዚህ አይገለጽምና። ስለዚህ ይሄ ፍጡር ካልሆነ እንግዲህ ፈጣሪ ካልሆነ ፍጡር ነው። ፍጡር ማለት ደግሞ ሐዲስ ነው። ወኩሉ ሐዲስ ላ ቡድ ሚን ሐዲስ ከሆነ የግድ ምን ያስፈልገዋል? ፈጣሪ ያስፈልገዋል ማለት የሚያስገኘው ግኝ የሆነ ሌሎች ያስገኙት ነገር ከሆነ ማለት ነው የግድ አስገኝ ያስፈልገዋል። በዚህ መሰረት አሁን ይህን ነገር እንደተገነዘቡት አይደለም ማስተምራችን፣ ግን በዚህ አካሄድ መሰረት ተመልክቶ ፈጣሪ እንዳለ ያላወቀ ሰው በአጠቃላይ እነዚህ ሰዎች ዘንድ ሙቀሊድ ነው። ተግባባ። ስለዚህ እነሱ ከተቂድ ውጣ ሲሉ ሌላ ርዕስ ነው የሚያወሩት፣ ከኛ ጋር የሚመሳሰል ማለት ነው። ነገር ግን አህሉ ሱና ዘንድ መሰረታዊ የዲን ርዕሶች ላይ ተቅሊድ ተገቢ አይደለም የሚል ንግግሮች አንዳንድ ዑለማዎች ዘንድ ሲነሳ የሚፈለግበት እንዲሁ እከሌ ሲል ሰማሁ ብሎ ብቻ መከተል የለበትም። ከቁርአን ከሐዲስ የተነሳ መረጃን ማወቅ አለበት። መሐፈዝ አይደለም ያልኳችሁ። አንድ የሰምቶት ቢረሳው እንኳን ብቻ በቁርአንና በሐዲስ ላይ የተመሰረተ እምነት እንዲሆን ቢያንስ በህይወቱ አንዴ ይህን መረጃ ሊያውቅ ይገባል። ወለው አንድ ዓሊም ሲናገር ሰምቶም ቢሆን በቂው ነው ማለታቸው ነው። እንደነሱ ሌላ ነገር አይደለም የሚያወሩት። ከምን አንጻር ይህን አይነት አቋም አንጸባረቁ ከተባለ እነሱ በዚህ ርዕስ ላይ አሁን እንግዲህ ሶስት መሰረቶች ሲባሉ እነዚህ በቀብር ውስጥ አንሰው የሚጠይቅባቸው ጉዳዮች እንደሆነ አውቀናል። እናም በሚታወቀው ረጅም ሐዲት ላይ ሐዲት አልበራ ብን ዓዚብ ለዚ አኽረጀ አሕመድ ወገይሩ መልክተኛው ዓለይሂ ሰላቱ ወሰላም ስለ ሙእሚን ካወሩ በኋላ ስለ ሙናፊቅ ወይም ሌላ እዛው ሐዲስ ላይ ወአማ ሙናፊቅ አውቃል ሙርታብ ተጠራጣሪ የሆነ ሰው በምን አወክ ሲባል ምን ይላል? ምንም አይለም አይደለም። ሰሚዕቱ الناس يقولون ሸይአን فقلته ሰዎች ይሁን ነገር ሲሉ ሰማው እኔም ያንን ነገር አልኩት። ስለዚህ ሰዎች ሲሉ ሰምቶ ብቻ ይህን ነገር አለ። ያ ነገር በቀብር ውስጥ ለሚነሳው ጥያቄ ተገቢ የሆነ መልስ አጎናጽፎታል፣ ጠቅሞታል፣ አኺራ ላይ አልጠቀመው። ስለዚህ የግድ ሰዎች ሲሉ ሰማሁ የሚለው ተወግዶ በቁርአንና በሐዲስ መረጃ ላይ የተመረኮዘ እምነት ሊኖረን ይገባል ከሚል አንጻር ነው። ስለዚህ እነዚህ ደሊል የሚሉት ሙአሊፉ እዚህ ላይ ቢልአዲላ የሚሉት አዲለቱል ልኩታብ ወሱና ነው ማለት ነው። ሌሎች አህለል ከላም በዚህ ርዕስ ላይ ራሱ ሲያወሩ የሚሉት አዲላ አይደለም። ይህን ማወቅ የግድ ነው። ነገር ግን እንዲሁ በጥቅሉ አተቅሊድ ፊ ኡሱል ዲን ይቻላል ወይስ አይቻልም ከተባለ ዑለማዎች በሰፊው ይህንን ርዕስ እንደ ሌሎች ጉዳዮች ኺላፉን ጠቅሰው ያብራሩት ነገር አይደለም የሚባል ማጋነን አይሆንም። ሁሉም ያው ባጭሩ ይህን ነገር ጠቁሞ ነው የሚያልፈው እኔ እስካየሁት ድረስ እና አንዳንድ ዕለማዎች በኡሱል ዲም ላይም ቢሆን ኢብኑ ተይሚያ እና ሌሎች እንደሚጠቆሙት አንድ ሰው ያመነበትን ሰው መረጃ ይናገራል ብሎ ስላመነ ከማመኑ ከሚተማመን ከመሆኑ አንጻር በዚህ ሰው ላይ ማንነት ከሚተማመን ከመሆኑ አንጻር ከመረጃ የተነሳ እንደሆነ አስቦ ቢከተለው ይሄ የሚከለከል አይሆንም። الله بقرآن الله وما أرسلنا من قبلك إلا رجال نوحي إليهم من على أتلو فاسألوا أهل الذكر إن كنتم لا تعلمون طيب فاسألوا أهل الذكر يكتب على بيتو جنت أيكو الله وما أهل الذكر لا تركوا يا الله أهل الكتاب تبلو ترقوهم ይሄ ያው ርዕሱ ላይ ይሆናል ማለት ነው በዚህ ከተተረጎመ ነገር ግን የእውቀት ባለቤቶችን ስንጠይቅ በምን ርዕስ ላይ ነው ጉዳዩ ራሱ እዚህ ላይ ያነጣጠረው ከሱ በፊት ያለው አንቀጽ ምንድነው ወማ አርሰላ ሚን ቀብል ላ ሪጃል ኑሒ ኢለይህም ይሄ ፊል ነው ማለት ነው ከአንተ በፊት ወሒን የምናወርድላቸውን መልክተኞች እንጂ አልላክንም። ስለዚህ ይሄ ርዕስ ከባድ ርዕስ ነው። መሰረታዊ የዲን ጉዳይ ነው። ነቢያት ይዘውት የሚመጡት እውነታ በተመለከተ መሰረታዊ የዲን ርዕስ መሆኑ የታወቀ ነው እና በዚህ ላይ እንኳን አላህ ፈስአሉ አህለ ዚክሪ ካለ በሌላው ላይ የሚያጠራጥር አይሆንም። ሌሎች ደግሞ በጥቅሉ ቅድም የጠቀስኩላቸውን ሐዲስ ተመርኩዘው በኡሱል ላይ ምንም አይነት ተቅሊብ ቦታ አይኖረውም ይላሉ። ግን አንዳንድ ንግግሮቻቸውን ስናስተውል ይህንን ሲሉ ራሱ የሚያምኑትን ዓሊም ወይም ሼክ ወይ አንድ ግለሰብ ተከትለው እስላምን ያንጸባርቁ ሁሉ ካፊር ናቸው እያሉ እንዳልሆነ እንረዳለን። እንደዛ አይደለም የሚሉት ተግባባን። ምንድን ነው የሚሉት? የግድ መረጃን ማወቅ አለበት ነው። ቢያንስ በህይወት በአንዴ ይህን መረጃ ሊሰማው ይገባል ነው የሚሉት። ተግባባን። ግን ተቅሊድ ሁለት አይነት ነው፣ ልብ በሉ። ይሄ ርዕስ ላይ ራሱ ሁለት አይነት ተቅሊድ አለ። አንዳንድ ጊዜ ዝርዝር ጉዳዮች ውስጥ ገብተን ይሄ ለሁለት ለሶስት ይከፈላል ስንል ተመሳሳይ ነገሮች የተለያዩ ፍርዶችን ሊያንጸባርቁ ወይም ደግሞ ሊያስከትሉ ይችላሉ። ይሄ ነው ፊቅህ የሚባለው። የሚመሳሰሉ ነገሮችን መለየት ነው። ሁሉን በአንድ ስያሜ ብቻ መጨርገት ትክክል አይሆንም። ይሄ ነው ዓሊም የሆነ ፈቂህ የሆነ ሰውና ያልሆነ ሰው የሚለይበት ነጥብ ማለት ነው። ስለዚህ መሰልቸት የለብንም እንደ አንተ ተቅሊድ አንድን ሰው በጥቅሉ እሱ ስለሆነ ብቻ በማንነቱ ላይ ብቻ ተመርኩዞ መረጃ ይኑሮ አይኑሮ እሱን በጥቅሉ መከተል ከተፈለገበት ይሄ ተቀባይነት የሌለው ነገር ነው የቁረይሽ ኩፋሮች የነበሩበት አካሄድ ይህን ይመስል ነበር አይደል እና ወጀድና አባአና ዐላ ኡመቲን ወኢና ዐላ አሳሪህም ሙቅተዱን እንዲህ ነበር የሚሉት እናም ይሄ በቂ የሆነ መረጃ አይደለም እነሱ ቢቀየሩም የሚቀየሩ ይሆናል አንዳንድ ሰው እከሌ ነው የምከተለው ሲል እከሌ አቋሙን ሲቀይር ይቀይራል። እከሌ ደግሞ ካልቀይር አይቀይርም። እሱን መከተል ብቻ ነው የሚከተለው። እከሌ መረጃን ስለሚያውቅ ከሱ አንጻር ነው። እሱ አላህን የሚፈራ ባሪያ ስለሆነ ከቁርአንና ከሐዲስ መረጃ ሳያገኝ ይህንን አይልም ብሎ አይደለም። በቃ በሆነ መልኩ እጅግ አልቆ ያከብራውና በሱ ንግግር ላይ ብቻ እምነቱን ይመሰርታል። ይሄ ላ ዩግኒ ሚነል ሐቅ ሸይእ ይህን የተወቀሰው ማለት ነው ወማ አነ ኢላ من غزية إن غوت غويت وإن ترشد غزية أرشدي يدروች ጃሂልያዎች መርሆ ነው ነገር ግን ቅድም እንዳልኳችሁ ይሄ ሁለተኛው የ تقليد አይነት ነው ከቁርአንና ከሐዲስ አንጻር እከሌ ይበልጥ ለቁርአንና ለሐዲስ የቀረበ ነው ቁርአንና ሐዲስን የሚከተል ሰው ስለሆነ ስለማውቀው እሱ የሚለውን መከተል ይቻለኛል ቁርአንና ሐዲስ መልእክትን እኔ በቀጥታ ማወቅ ቢሳነኝ እንኳን የሚያውቅን ሰው ጠይቃለሁ ብሎ በዚህ መልኩ ከሆነ የሚከተለው ይሄኛው ይጠቅመዋል፣ ተገቢ ነው። ተግባባን? ሁለቱን ማወቅ የግድ ነው ማለት ነው። ስለዚህ እዚህ ላይ ቢል አዲላህ የሚለው እነዚህን ሶስት ነገሮችን ስናውቅ በመሰረት በመረጃ መሰረት ላይ ተመርኩዘን ሊሆን ይገባል የሚለው አባባል አሁን ካልኩት ማብራሪያ ጋር ተቆራኝቶ ሊብራራ ይገባል። طيب ይሄ አንደኛው ቁም ነገር ነው። እሱም እውቀት ነው። ይሄ የሚፈለግበት እውቀት በዋኝነት የሚመረኮዝበት ሶስት ነገሮች አሉ። አላህን ማወቅ፣ መልእክተኛውን ማወቅ፣ እስላምን ማወቅ ማለት ነው። ሁለተኛው ቁም ነገር ደግሞ አልዓመሉ ቢሂ በእስላም እንደሚታወቀው እውቀት ለተግባር ነው የሚፈለገው። እውቀት ልክ እንደ ወሲላ ነው። ተግባር ጋያው ነው ማለት ነው። ተግባር ተግባር ደግሞ የራሱ የሆነ ሌላ ጋያ ይኖረዋል። ስለዚህ እውቀት ተግባር ካልተከተለ ጥቅም የለውም ከዚህ አንጻር ነው ያወቅነው ነገር ልንተገብር ይገባል ነው ሐታ በአላህ ማመን ራሱ ራሱን የቻለ የሚያፈራው ፍሬ አለ አላህ ያለውን ነገር ሁሉ መተግበር የከለከለው ነገር ሁሉ ማድረግ እዚህ ውስጥ ይካተታል ማለት ነው ሌሎቹም እንደዚሁ ሶስተኛ ቁም ነገር አዳዕወቱ ኢለይህ ወደዚህ ወዳወቅነው ነገር መጣራት ነው እንደምታስተውሉት ዳዕዋን ከተግባር በኋላ ነው ያስከተሉት ምክንያቱም አንድ ሰው ሊጣራ የሚገባው ወደሚሰራው ተግባር ነው። እሱ የማይሰራ ሆኖ ሰዎች ወደዚህ የሚጠራ ከሆነ ተወቃሽ ያደርገዋል። ይህ ሲባል ግን የሚወቀሰው ሰዎችን በመጥራቱ አይደለም፣ ሰዎችን የሚጠራ ከመሆኑ ጋር ባለመስራቱ ነው። ባለመስራቱ የሚለውን አይደለም ማስመር ያለባቸው። ሁለቱ ልዩነት አላቸው ይሰላቸው አላቸው አይደለ? ይሄን ማወቅ የግድ ነው። ምክንያቱም ያ ባይሆን ኖሮ ብዙ ሰዎች እንግዲህ ያው ከጥፋት መወገዳች የማይወገዱ ይሆናሉ። ማንም ቢሆን ነቢያት እስካልሆኑ ድረስ ሙሉ ለሙሉ ጽድቅ የሆነ እና የለውም እና በዚህ የተነሳ የሆነ ግድፈት ቢኖር ያ ግድፈት ስላለብኝ ብሎ ሰዎችን ወደ መልካም ከማመላከት ራሱን ሊቆጥብ አይገባም። የተከለከለው ሌላ ነው ማለት ነው። ስለዚህ ሁለት ነገሮችን መለየት አለብን። የሚወቀሰው ባለመስራቱ እንጂ ዳዕዋ ማድረጉ አይደለም። ተግባባ። ስለዚህ መፍትሄው ምንድን ነው? ዳዕዋ መተው ሳይሆን መስራት ነው ማለት ነው። ይሄ ብዙዎቹ ዑለማዎች አቋም ነው። አላህ በቁርአን ላይ ይህን መሰል መልእክቶችን ያስተላለፈባቸውን አንቀጾች በዚህ መልኩ ልንገነዘብ ይገባል ማለት ነው። ተአምሩነ الناس بالبر وتنسون አንፉሰኩም አሁን እዚህ ላይ የተወቀሱት ላ ሊአነሁም ያእምሩነ الناس بالبر ሰዎችን መልካም ስላዘዙ አይደለም ላኪነሁም ነሱ አንፉሰሁም ተግባባ ራሳቸውን በመርሳታቸው ነው ራሳቸውን በዚህ እውቀት መሰረት አላነጹም ማለት ነው طيب الدعوة إليه ሲባል ወደዚህ ወዳወቅነው ነገር የምንጣራው ባወቅነው ልክ ነው ዳዕዋ ሲባል ብዙዎቻችን እንደምናስበው ልክ እንደዚህ መድረክ ላይ ቁጭ ብሎ ማውራት ይመስለን ይሆናል ይሄ አይደለም ዳዕዋ ማለት ያላወቁ ሰዎችን ወደ እውቀት የምንጋብዝበት አጋጣሚ ነው ይህ በተግባር ሊሆን ይችላል ወይም በንግግር ሊሆን ይችላል እና የቅርብ ሰዎቻችንን ቤተሰቦቻችንን ወይም ጓደኞቻችንን ሌሎችንም ራሱ ይህን እንዲህ ብታደርግ እያለን ብንመክር ዝርዝር ነገሮች ውስጥ ሳንገባ እንኳን በጥቅሉ ብናመላከት ይሄ ዳዕዋ ውስጥ ይገባል ማለት ነው። በተለይ ደግሞ ሙስሊም ያልሆኑ ሰዎችን ምክንያቱም አዳዕዋ ኢለይህ የሚለው ምንም እንኳን በጥቅሉ ሙስሊም የሆነንም ያልሆነንም በተመለከተ ለምናደርገው ጥሪ ጥቅም ላይ ሊውል የሚችል ቃል ቢሆንም በጥቅሉ ይህንን ሊያመላክት ቢችልም በዋነኝነት ግን ዳዕዋ የሚለው ቃል ተግባራዊ የሚሆነው عند العلماء ወይም حتى ቁርአንና ሐዲስ ላይ በአብዛኛዎቹ አጋባዎች ላይ ለካፊሮች የሚደረግ ዳዕዋ ነው ለካፊሮች የሚደረግ ዳዕዋ ነው ብዙዎች ግን በአሁኑ ሰዓት ይህን ነገር ረስተውታል ብዙዎቻችን ወይም ሁላችን ማለት ይቻላል ትኩረታችን ሌላ ነው ዳዕዋ ሲባል ጭራሽ ትዝ አይለንም ሙስሊም ያልሆኑ ወገኖችን ወደ እስላም መጋበዝ ጭራሽ በአእምሯችን ውል አይልም ዳዕዋ አይመስለንም አንዳንድ ጊዜ ዋናው እሱ ነው እንደም ከሁሉ በፊት ማለት ነው ማለት ዳዕዋ የሚለው ስያሜ ውስጥ የሚካተተው ትልቁ ቁም ነገር ይሄ ነው طيب الرابعه አራተኛው ቁም ነገር ደግሞ الصبر على الاذى فيه በዚህ ላይ በሚያጋጥመን ችግር ላይ ሰብር ወይም ትዕግስትን ማድረግ ነው ፊህ የሚለው ይህንን ነገር በማወቅ ወይም በመተግበር ወይም ዳዕዋ በማድረግ ላይ ራሱ ሊመጣ የሚችል ነው። አንዳንድ ጊዜ ዳዕዋ ስላደረግን ብቻ አይደለም እኮ አዛ የሚያጋጥመን አይደለም። ስለተገበር መልካም ስለሰራን ብቻ ለምን ታደርጋለህ ብሎ ክልሉን ጥሶ እንዲሁ አንተን ብቻ ለማጥቃት የሚፈልግ ብዙ አለ እና ይሄ አይነት ነገሮች ሲያጋጥሙ የግድ ትዕግስት ያስፈልጋል። ያለ ትዕግስት ዳዕዋ አይሆንም። ስለዚህ እዚህ ላይ ይሄን ቁም ነገር ስናስተውል ትዕግስት ከዳዕዋ በኋላ ተጠቅሷል። ተግባር ደግሞ ከዳዕዋ በፊት ተጠቅሷል። ከዚህ በፊት ደግሞ ከሁሉም በፊት የሚቀድመው እውቀት ነው ስለዚህ እውቀት መሰረት ነው እነኚህ ነገሮች በዚህ ቅደም ተከተል የተቀመጡት ያለ ምክንያት አይደለም ቅደም ተከተሉ ተፈልገው ነው ማለት ነው እንዲሁ ዝም ብሎ ለመዘርዘር ብቻ አይደለም طيب ለምንድን ነው አንድ ሰው ወደ ዳዕዋ መስክ ሲገባ ሰብር ማድረግ የሚያስፈልገው ምክንያቱም ሚን ሱነኒላሂ ዐዘ ወጀል ሁል ጊዜ አንድ ሰው ወደ ዳዕዋ ተግባር ሲገባ ወይም በተለይ መሰረት በሆኑ ጉዳዮች ላይ አዛ ያጋጥመዋል የሰው ልጆች ሁሉ እሱ የሚለውን ነገር አይሰሙም አንዳንዱ በዝምታ ያልፋል አንዳንዱ ደግሞ ጠላት ይሆንበታል ይሄ ነብያት ዘንድም የምናገኘው ነገር ነው كذلك جعلنا لكل نبي عدوا من المجرمين وكفى بربك هاديا ونصيرا إلى أن قصد علم وكذلك جعلنا لكل نبي عدوا شياطين الإنس والجن يوحي بعضهم إلى بعض زخرف القول غرورا ስለዚህ ሰብር ማድረግ የግድ ነው ትዕግስት መላበስ ግዴታ ነው በዚህ ላይ መልእክተኛው አለይሂ ሰላቱ ሰላም ነብይነትን በተጎናጸፉበት አጋጣሚ ያው የተከሰተውን ታውቃላችሁ ወደ ኸዲጃ ተመልሰው ከዛ በኋላ ኸዲጃ ደግሞ ወረቃ ብን ነውፈል ጋር ወሰደቻቸው እና እሱ ከዛ በፊት የነበሩ መጽሐፎችን በማንበብና ሃይማኖትን በመፈለግ የታወቀ ነበር ራሱን በተውሂድ ያስገዛ ነበር ያኔ በጃሂልያ ጊዜ ራሱ ማለት ነው እና በዚህ የተነሳ ወረቃ ብን ነውፈል መልእክተኛው عليه الصلاة والسلام መጥተው ያጋጠማቸውን ሲነግሩት እሱ ይህ ምን እንደሆነ አወቀ። ያን ዝም ብሎ ተራ የሸይጣን تلبيس እንዳልሆነ አወቀ። ያዩት በትክክል ከአላህ ዘንድ የመጣ መልእክት ነው። ስለዚህ ምን አላቸው? ለይተኒ ኩንቱ ጀዘዐን ኢዝ ዩኽሪጁከ ቀውሙክ ህዝቦች ከሀገርህ በሚያስወጡህ ጊዜ ያኔ ምን ነው ወጣት በሆንኩ ኖሮ አንሱር ነስረን ሙአዘራ ወጣት ሆኜ ምን ነው ብረዳህ ኖሮ ካንተ ጋር ሆኜ ያንተ ጠባቂ ሆኜ ብከላከልልህ ኖሮ ብሎ ተመኘ። ምክንያቱም እሱ አርጅቷል፣ ይዛን ጊዜ አይኑ ራሱ አያየም። መልእክተኛው ዓለይሂ ሰላም ለዚህ ጉዳይ እንግዳ ናቸው ማለት ለምን ያስወጡኝ? ምክንያቱም የተከበሩ ናቸው። በዛ ሰዓት ገና ሁሉም አያውቅም በዚህ ጉዳይ ላይ አዲስ መልእክት እንደመጣላቸው እና አዋ ሙኽሪጅየሁም እነሱ እኔን ከሀገር ያስወጡኛል አሉ። ምን አላቸው እሱ ما جاء أحد بمثل ما جئت به إلا عودي وفي لفظ إلا أوذي عندم أنت ይዘህ የመጣውን አይነት ነገር ይዞ የመጣ ይህን መልእክት ይዞ የመጣ ካለ የግድ አዳ ያጋጥመዋል ችግር ከሰዎች ዘንድ ትንኮላ ያጋጥመዋል ስለዚህ ይሄ ያለ መሆኑ ቅድሚያ ሊያውቅ ይገባል አንድ ሰው አስቀድሞ ነገር ውስጥ ሳይገባበት ወደ ዳዕዋ ተግባር ወይም ሰዎችን ወደ ማስተማርና ወደ ማመላከት ሳይገባ በፊት ራሱ ይሄ የማይቀር መሆኑን ተገንዝቦ ነው ወደዚህ መግባት ያለበት طيب አልበዚያ ግን አንዳንድ ሰዎችን አላህ እንደወቀሰው ومن الناس من يؤمن بالله فإذا أوذي في الله جعل فتنة الناس كعذاب الله እንደዚህ አይነት ሰው አለ የሰዎችን ፊትና ሲፈተን ያንን ልክ ከአላህ ዘንድ የመጣ ቅጣት አድርጎ የሚያስብ አለ በዚህ የተነሳ እንግዲህ ከአቋሙ ወደኋላ ይንሸራተታል ማለት ነው طيب እነዚህ አራት ቁም ነገሮችን እብን ልቀይም ዛድ ልመዓድ በተባለው ታዋቂ መጽሐፍ ላይ የጂሃድ ነፍስ ራስን የመታገል አራት መራቲቦች ወይም እርከኖች አድርጎ ቆጥሯቸዋል። ጂሃድ እንግዲህ ብዙ አይነት ነው። እሱ ጂሃድን ራሱ ወደ አራት ተከፍሏል። ከዛ በኋላ ይሄንን የዱሓን ወቅት እያስታወሰ ይሄንን ለአራት ከከፈለ በኋላ ጂሃድን ራሱ ማለት ነው አንደኛው የጂሃድ አይነት ያደረገው ምንድነው ጂሃድን ነፍስ ነው ራስን መታገል ነው ምክንያቱም ጂሃድ የሚለው ቃል መታገል ነው እና ራሳችንን በመልካም ከማነጽ አንጻርና ከብዙ ነገሮች አንጻር መታገል ያስፈልገናል እናም ይህን በተመለከተ ምን ይላል إذا عرف هذا فالجهاد أربع مراتب جهاد النفس وجهاد الشيطان وجهاد الكفار وجهاد المنافقين قال بوهلا فجهاد النفس أربع مراتب أيضا جهاد النفس أرات أركانوش نويلا يمجمل عمدنا إحداها أن يجاهدها على تعلم الهدى ودين الحق الذي لا فلاح له ولا سعادة في معاشها ومعادها إلا به يعني እንግዲህ ሙአሊፉ እዚህ ላይ ያስቀምጡትን የሚያብራራ ነው ማለት ነው ነፍሱን አላህ ያወረደውን መመሪያን በመማር ላይ ይታገላታል ከትም ነፍስ ሁዳ ካላ ዘንድ የመጣው መመሪያ መቀበል በብዛት ይከብዳታል ሐቅ ሁሌም ቢሆን ክብደት አለው ውስብስብ ነው እያልኩ አይደለም። ልብ በሉ፣ ልዩነት አላቸው፣ ክብደት አለው። መከተሉ መተግበሩ ቅድም ካልኳችሁ ከሰዎች አዛ አንጻር ከብዙ ነገሮች አንጻር ሊከብድ ይችላል። ግን የተወሳሰበ አይደለም። እንዳንድ ሰዎች እንደሚቀርጹት ማንም የማያውቀው የተወሳሰበ ነገር አይደለም። በተቃራኒ ባጥል ነው እንደዛ የሚሆነው። እንደዚሁም ደግሞ አላህ የላከውን ዲን አልሐቅ አመል الصالح ማለት ነው። አልሁዳ የሚለው ኢብን እንደሚለው ብዛት የሚፈለግበት አልዕልም አናፊዕ ነው። ዲኑል ሐቅ ደግሞ አልዓመል ሳሌሕ ነው። እናም ጠቃሚ እውቀትና ፍሬያማ የሆነ ተግባር ለማስገኘት ነፍሱን መታገል አለበት። ያለበዛ ያለዚህ ከሆነ ላ ፈላሐ ወላ ሰዓደተ ፊ መዓሽ ወመዓዲሃ ኢላ ቢሂ ከአላህ ቅጣት ነፃ የሚወጣበትም ወይም ደግሞ በዱንያ ላይ ስኬትን አንድ ሰው የሚያገኝበት ምንም ሌላ አማራጭ የለውም ከዚህ ካልሆነ በስተቀር። ስለዚህ ይህንን የሚያስገኝለትን እውቀት መማሩ የመጀመሪያው ነፍስን የመታገያ አንድ መንገድ ነው ማለት ነው ወመታ ፋተሃ أي فات النفس مالتنا ومتى فاتها علمه شقيت في الدارين ይሄ እውቀት ያመለጠው ሰው ማለት ይሄን እውቀት ያላስገኘ ሰው እንግዲህ ችግር የሚያጋጥመው ወይም ደግሞ እድሉ የሚዘጋው በአኺራ ብቻ አይደለም ከዱንያም ጋር በተያያዘ መልኩ ነው በዱንያም በአኺራ ሁለተኛውን ደግሞ በተመለከተ ምን ይላል ሁለተኛው المرتبة الثانية مالتنا من مراتب جهاد النفس أن يجاهدها على العمل به بعد علمه كوك فهلا إن بما تكبر لي نفس للتاكل الكبر وإلا فمجرد العلم بلا عمل إن لم يضرها لم ينفعها أو يا لا تكبر بايقو دون كون أي تكمو مالت أوكت يكت تكبر اسم اللي قال تكبر كليلا ببزاتي قدوان من الوقت ما يقول دابي هنم كون أوكتون فريال بيادر قال ጥቅም የለሽ ያደርገዋል ማለት ነው አይጠቅመውም طيب ሶስተኛው ደግሞ المرتبة الثالثة ማለት ነው أن يجاهدها على الدعوة إليه أن يجاهدها على الدعوة إليه ወዳወቀውና ወደ ተተገበረው ነገር ዳዕዋ እንድታደርግ ነፍሱን ሊታገላት ይገባል ማለት ነው وتعليمه من لا يعلمه የማያውቀውን በማስተማርም ላይ وإلا كان من الذين يكتمون ما أنزل الله من الهدى والبينات ያ ካልሆነ ግን አላህ ከአወረደው ምራቻና በይናት አንጻር ይህንን የሚደብቁ ከሚደብቁ ሰዎች እንዲመደብ ያደርገዋል ማለት ነው ወላ ينفعه علمه ولا ينجيه من عذاب الله ካልሆነ ግን እውቀቱ አይጠቅመውም ከአላህም ቅጣት አያድነውም ማለት ነው ስለዚህ እውቀት የሚፈለገው እንዲሁ በደረጃ ተለክቶ በቃ አዋቂ ተብሎ እንዲቀመጥ አይደለም ግን ፍሬያማ መሆን አለበት ራሱ ሰርቶበት ሌሎች እንዲሰሩበት ማመቻቸት ይጠበቅበታል ማለት ነው አራተኛውን በተመለከተ አን ዩጃሂደህ ዐለ ሰብሪ ዐላ መሻቅ ዳዕወቲ ኢለላህ ወአደል ኸልቅ በዳዕዋ ላይ የሚያጋጥሙትን ችግሮች እና ደግሞ የሰዎችን አዛ ወይም ትንኮላ ትንኮሳ ሁሉ የሚቋቋምበት ሰብር እንዲኖረው ነፍሱ ሊታገል ይገባል ማለት ነው። ወየተሐመል ዛሊከ ኩለሁ ሊላህ ይህን ሁሉ ደግሞ ለአላህ ብሎ ብቻ ነው መሸከም ያለበት። አማራጭ ስላጣም አይደለም ወይም ደግሞ ለሌላ ምክንያት አይደለም ለአላህ ብሎ ብቻ ይህንን ተሐሙል ካደረገ ይሄ እውነት ምን ሳቢሪን የሚለው ማዕረግ ውስጥ ይካተታል ማለት ነው አላህ ትዕግስተኞችን እንግዲህ ምን ያህል እንደሚያከብራቸው የታወቀ ነው ኢነማ ዩወፋ ሳቢሩን አጅረሁም ቢገይሪ ሒሳብ አንዳንድ ሰለፎች ይህን ሲያብራሩ እንዳሉት ሌሎች አጅር የሚሰጣቸው እየተቆነጠረ ነው በስራቸው ልክ እየተጨመረላቸው እየተባዛላቸው አስቡት ለምሳሌ የሚከፋፈል ነገር ቢኖር ሁለት ሁለት ሶስት ሶስት የሚደርሱ አስር አስር መቶ መቶ የሚደርሱ ይኖራል ግን አንድ መቶ ደግሞ እየተዛቀ ዝም ብሎ ሳይቆጠር የሚሰጠው ከሆነስ እንዴት ነው ለአላህ ብለው ሰብር ያደረጉ ሰዎች እንደዚህ ነው የሚሰጣቸው ብለዋል እንዲሁ በቃ ሳይቆጠር ስፍር ቁጥር የሌለው እየተዛቀ በብዛት ነው የሚሰጣቸው ማለት ነው አጅር ምን ይላል በመቀጠል ይህንን አስተውሉልኝ قال فإذا استكمل هذه المراتب الأربع صار من الربانيين እነዚህን አራት ደረጃዎች ወይም እርከኖች ካሟላ አረባንዩን የተባለው ገለጻ ውስጥ ይካተታል የዚህ ማዕረግ ባለቤት ይባላል አላህ በቁርአን ወላኪን ኩኑ ረባንይነ ብሎ ሰዎችን አዟል እና ረባኒ ሊባል የሚገባ በእውነት ይህ ነው እነዚህን አሟራ ማለት ነው ምን ይላል قتلوا فإن السلف مجمعون على أن العالم لا يستحق أن يسمى ربانيا حتى يعرف الحق ويعمل به ويعلمه كلهم سلفوش تسماموا بتنقرنا من النص عند سو عالم ሊባል አይችልም ምን እስካላደረገ ድረስ ሐቅን አውቆ እስካልሰራበትና ይህንንም እስካላስተማረ ድረስ ረባኒ ተብሎ ሊሰማ ሊሰየም እንደማይገባ ተስማምተዋል ይላል ቃል ፈመን ዐሊመ ወዐሚለ ወዐለም ፈዛከ ዩድዓ ዐዚመን ፊ መለኩት ሰማዋት ያወቀ የተገበረና ያስተማረ ይህ በሰማይ መለኮት ታላቅ ተብሎ ይጠራል ይለናል ምናልባት የዚህ ትላትል ኡሱል ሙአልፍ ይህንን በዚህ መልኩ ያስቀመጡት ከእብን ቀይም ንግግር ቀጥታ ወስደው ላይሆን ይችላል አላ ኩሊ ሐል ይሄ የተደበቀ ጉዳይ አይደለም ነገሮች ከእውቀት እንደሚነሱ ከዛ የግድ ተግባር መከተል እንዳለበት ከዛ ዳዕዋ ከዛ ደግሞ ሰብር እንደሚያስፈልግ የግድ ከአንድ ከሁለት ዓሊም የሚወሰድ መልእክት አይደለም ይሄ ግልጽ ነገር ነው طيب ወደ መጽሐፋችን ስንመለስ ለዚህ መረጃ ሲያቀርቡ ምን ያሉ ሙአሊፉ والدليل قوله تعالى بسم الله الرحمن الرحيم والعصر إن الإنسان لفي خسر إلا الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر قال الشافعي رحمه الله تعالى لو ما أنزل الله حجة على خلقه إلا هذه السورة لكفتهم وقال البخاري رحمه الله تعالى باب العلم قبل القول والعمل والدليل قوله تعالى فاعلم أنه لا إله إلا الله واستغفر لذنبك فبدأ بالعلم قبل القول والعمل والدليل قوله تعالى أو لتكسنا قلنا قال كله مسرت የሚሆነው መረጃ ምንድን ነው አላህ በቁርአን ያሰፈረው መልእክት ነው ሱረቱ ልዓስር ማለት ነው ብስሚላህ ራሕማን ራሒም ብስሚላህ ራሕማን ራሒም ይህ ብዙዎች ዘንድ ኪላፍ አለው የሱራው አካል ነው ወይስ ራሱን የቻለ አንድ አንቀጽ ነው እና ግን አንዳንድ ዘገባዎች በተለይ ከብን አባስ የተዘገቡ ዘገባዎች እንደሚያሳዩት ራሱን የቻለ አንቀጽ ነው ማለት ቁርአን ነው ለተበረክ ብቻ ዝም ብሎ ሰዎች እንደ ዱዓ የሚሉት ነገር አይደለም ቁርአን ነው ከአላህ ዘንድ የወረደ ነው ሁሉም ለየብቻው ማለት ነው ተግባባ አንድ ቢስሚላህ አይደለም ስንት አሉ ቁርአን ላይ 113 አሉ መጀመሪያ ላይ ያሉ ማለት ነው ሱረቱን ነምል ላይ ያለው ራሱን የቻለ ሌላ አንቀጾች ማለት የሚገባ ነው طيب ስለዚህ ወልዓስር ይሄ መሐላን ያካተተ ነው። አልዋው ዋው ልቀሰም ነች። እናም በጊዜ እምላለሁ ይላል። አላህ በአንድ ነገር ከማለ የዚህ ነገር ቦታ ይገዝፋል። አስለን አላህ በሆነ ነገሮች የሚምለው ያለ ምክንያት አይደለም። በውስጣቸው ትልቁም ነገር ስላዘለ ብቻ ነው እንጂ ፍጡራን ብዙ ናቸው። አላህ በሁሉም ፍጡሮች አይምልም፣ በተወሰኑት ብቻ ነው የሚምለው ያው እንደሚታወቀው አላህ ፈጣሪ ስለሆነ በፈለገው ፍጡር ይሙላል። ፍጡራን ግን በፈጣሪያቸው ብቻ ነው የሚምሉት። ግን ቁም ነገሩ እዚህ ላይ ለምን አላህ በዐስር ወይም በጊዜ ማለት ከተባለ እንደሚታወቀው ጊዜ የሰዎች መልካም ይሁን ጥሩ ተግባር የሚከናወንበት ዘርፍ ነው። ውስጡ ያለ መልካምና ጥሩ ነገር ነው። ስለዚህ ጊዜ ሁሉ ነገር የሚያካትት ነገር ነው። ጥሩንም መጥፎንም እና በዚህ የተነሳ መስካሪም ይሆናል። ሰዎች ላይ መስካሪ ይሆናል ማለት ነው። አላህ ይህንን በመሐላ ካሰፈረ በኋላ ምናለ ኢነል ኢንሳን ለፊ ኹስር ይህ እንግዲህ የመሐላ መቋጫ ነው። ወልዓስር አሁን አልዓስርን ምን እንለዋለን? አልሙቅሰም ቢህ ኢነ ልኢንሳን ከሚለው ጀምሮስ አልሙቅሰም ዐለይህ ተግባባን። ያኒ አላህ በዓስር ማለ፣ በጊዜ ማለ። እንደሚታወቀው መሐላ ዝም ብሎ ተነግሮ የሚያልቅ ነገር አረፍተ ነገር እኮ አይደለም ማለት እኔ ወላሂ ብዬ አሁን ዝም ብዬ ብወጣ ምንድን ነው ወላሂ ብሎ የሆነ ነገር ይጠብቃል አይደል ሰው የግድ የሆነ መቋጫ ያስፈልገዋል ስለዚህ የመሐላው ዋና መቋጫ የተማለበት ምክንያት እንደማለት ነው። ምንድን إن الإنسان لفي خسر፣ የሰው ልጅ ሁሉ በክስረት ውስጥ ነው። الإنسان ሰው ማለት አንድ ሰው ነው። ግን ال እዚህ ላይ የገባችው ዑለማዎች እንደሚሉት ይሄ للجنس أو للاستغراق استغراق الجنس ማለት ነው። ስለዚህ ሁሉንም የሰው ዘር ያካትታል አንድ ቢሆን። ይህንን የሚያረጋግጥልን ደግሞ ከዛ በኋላ إلا الذين ብሎ استثناء ነው። كما يقول الاصوليون الاستثناء معيار العموم ሰው ሁሉ እንደዚህ ነው ካለ በኋላ ኢላ ካል ከነከሌ በስተቀር ከተባለ ስለዚህ ሁሉንም ሰዎች የሚያካትት ገለጻ ነበር ማለት ነው በጥቅሉ ሲታይ ከነከሌ በስተቀር طيب ስለዚህ ኢነ الانسان ኢነ የሚለው አንድ ሙአኪድ ነው الانسان لفي خسر طبعا ከሱ በፊት ደግሞ ሌላ ሙአኪድ አለ والعصر መሐላ አለበት እንደገና ኢነ الانسان አለ እንደገና ደግሞ ላሙል ሙዘሕለቀ የምትባለዋ ለፊ ኮስሬን መጣች። ይሄ ሁሉ ነገሩን በጣም አጽንኦት ሰተን እንድናነብና እንድንገነዘብ በር የሚከፍት ነው ማለት ነው። ለፊ ኮስሪን በእርግጥ ኪሳራ ውስጥ ነው። የሰው ልጅ ሁሉ ኪሳራ ውስጥ ነው። ምን ካልሆነ በስተቀር እነዚህን ከዚህ በኋላ የሚጠቀሱ ሰዎች ባህሪ ካልተላበሰ በስተቀር እነማን ናቸው እነዚህ? ኢላ الذين آمنوا እነዛ ያመኑ ወዐሚሉ الصالحات መልካምንም የተገበሩ ያመኑ ሲባል አህሉ ስናዘን እንደሚታወቀው ኢማን የሚለው ቃል ራሱ ተግባርንም ንግግርንም ያካትታል። በልብ ውስጥ ብቻ ያለውን አይደለም የሚጠቆመው። ግን አንዳንድ ሰዎች ይህንን በማየት ኢለ ለዚነ አመኑ ወዐሚሉ ሷሊሓት ሲል ኢማንን ከጠቀሰ በኋላ መልካም ተግባርን ማስከተሉ ሁለቱ እንደሚለያዩ ይጠቁማል። ስለዚህ ኢማን መልካም ተግባርን አያካትትም፣ በልብ ውስጥ ያለውን ብቻ ነው የሚያካትተው ይላሉ። ይሄ ስህተት ነው። ምክንያቱም በቁርአን የሚሆን ከቁርአን ውጭ ባሉ ገለጻዎች ላይ አረቦች ዘንድ የታወቀ አንድ ስልት አለ። እሱም አጥፉል ኻስ ዐለ ልዓም አጥፉል ኻስ ዐለ ልዓም ነው። ናም አንዳንድ ጊዜ ደግሞ አጥፉል ዓም ዐለ ልኻስ ሊሆን ይችላል። ተግባባን። ተዕሩጅ መላኢከቱ ወሩሑ ሲባል አሁን አልመላኢካ ዓም ነው አይደለም? ሁሉንም መላኢካዎች ያካትታል። ወሩሕ ጅብሪል ነው የሚመለከተው። ስለዚህ ጅብሪል መላኢካ አይደለም እንላለን ይለያያሉ ብለን አንልም አይደል? ይሄ የተለመደ አገላለጽ ነው طيب ለምንድን ነው ግን الخاص ከዓም በኋላ በዚህ መልኩ የሚገለጸው ተከትሎ የሚመጣው ከተባለ ሌላ اهتمام به ነው ስለሱ ይበልጥ ትኩረት እንድንሰጥ የሚጠቁም ስልት ነው ተግባባን ይሄ በተመለከተ ሌሎች ሰፊ ማብራሪያዎች አሉ ግን ያው ከርዕሳችን ጋር ብዙ ስለማይገናኝ እናልፈዋለን ኢላ الذين آمنوا وعملوا الصالحات ወይም ደግሞ ሌላው የተሻለው ማብራሪያ ሸይኹል ኢስላምና ሌሎች እንደሚሉት እንደየአገባቡ ይለያያል ኢማን በጥቅሉ ቁርአን እና ሐዲስ ላይ ባሉት መረጃዎች ላይ ተመርኩዘን እንደምናውቀው ተግባርንም ቀውሉ አመል ነው ተግባርንም ንግግርንም ያካትታል ነገር ግን ያ ሲባል በአንዳንድ አገባቦቹ በልብ ውስጥ ያለውን ኢማን ብቻ ሊጠቁም ይችላል ለምን ከሲያቁ አንጻር ማለት ነው ያ ማለት ሁል ጊዜ በመጣበት አጋጣሚ ሁሉ ልብ ውስጥ ያለውን ኢማን ብቻ የሚጠቁም ነው ማለት አይደለም ተግባባን طيب ይህ አንዳንድ ዑለማዎች እንደሚሉት ማለት ነው እስላምና ኢማንን አስመልክቶ إذا اجتمع افترق وإذا افترق اجتمع ይላሉ على كل حال ያ ሌላ ርዕስ ነው إلا الذين آمنوا وعملوا الصالحات وتواصوا بالحق አሁን ምን አይነት ባህሪያት ተበላሽተዋል አንደኛ አምነዋል ሁለተኛ መልካም ተግባርን ተክብረዋል ሶስተኛ ወተዋሰው ቢልሐቅ በሐቅ ላይ አደራ የተባባሉ ማለት ነው አተዋሲ አደራ መባባል ነው እና በሐቅ ላይ አደራ የተባባሉ ወተዋሰው ብሰብር በትዕግስትም ላይ እንዲሁ አደራ የተባባሉ የተመካከሩ ማለት ነው። ይህ ከምን አንጻር ነው? ቅድም ላሳለፍናቸው አራት ቁም ነገሮች መረጃ የሚሆነው ምክንያቱም አራቱንም ነገሮች በቀጥታ የሚተዘዋዋሪ አዝሎ ጠቁሟል አይደለም። የመጀመሪያው አልዕልም የተባለው ነገር ማዕሪፈቱላህ ማዕሪፈቱ ነቢይ ማዕሪፈቱል ኢስላም፣ እነዚህ አልኢማን ውስጥ ይካተታል። አልኢማን ውስጥ የሚካተት ነው። ምክንያቱም ኢማን ራሱ ከእውቀት ጋር የተገናኘ ነው። የኢማን አንድ ሩክን እውቀት ነው ራሱ የማያውቀውን ነገር አንድ ሰው ሊያምንበት አይችልም። ወአሚሉ ሷሊህ የሚለው ደግሞ ሁለተኛውን ቁም ነገር ይጠቁማል። አልዓመል ቢሂ የሚለውን ማለት ነው። ወተዋሰው ቢልሐቅ የሚለው አዳዕዋ ኢለይሂ የሚለውን የሚያጸና ነው ወይም እሱን የሚጠቁም ነው። ወተዋሰው ቢሰብር ደግሞ እንደዚሁ አራተኛውን ቁም ነገር የሚጠቁምና ለእሱ መረጃ የሚሆን ነው ማለት ነው። ይህን ምዕራፍ አስመልክቶ አንዳንድ ዘገባዎች ላይ እንደ ጠበራኒ ወገይሪሂ አንዳንድ ዑለማዎች ሐሰን ደረጃ ይደርሳል ብለዋል። ሁለት የአላህ መልክተኛ ሰሓቦች በተገናኙበት አጋጣሚ ይህንን ምዕራፍ ሳያነቡ አይለያዩም ነበር የሚል ዘገባ አለ። ሰሓቦችን ሲገናኙ ወልዓስር የሚለውን አንብበው ነበር የሚለያዩት። ምክንያቱም ይህ ነው ይበልጥ ወንድማማችነትን የሚያጠናክረው አንድ ነጥብ። በዚህ ላይ ደግሞ እነዚህ አራት ቁም ነገሮች የተካተቱበት ነጥብ ግን ሰዎች በቃ በዱንያ ላይ ሲኖሩ የሚያስፈልጓቸው ቁም ነገሮች በደፈናው ሲጠቀሱ እነዚህ አራት ነገሮች ናቸው። አልዕልም ወልዐመል ወዳዕዋ ወሰብር አልአዳ ፊ ዛሊክ። ከዚህ አንጻር ነው ይህንን አንቀጽ ቦታ ሰጥተው የሚተዋወሱበት ማለት ነው። እንደ ዚክር አይደለም ማለት ሲገናኙ ይህን ቀርቶ ይለያዩ ነበር ሲባል ልክ እንደ ከፋረተል መጅሊስ ምናምን አይደለም። ይሄ ተግባባን። ይሄ መተዋወሻ ነው። አንዱ ሌላውን በራሱ ቃል ከሚያስታውሰው በአላህ ቃል ቢያስታውሰው ይሻላል አይደል? ከዚህ አንጻር ነበር ይህንን አንቀጽ ለሌላው የሚያነበው ማለት ነው። طيب قتلوا مؤلف من قال قال الشافعي رحمه الله الشافعي لم يتوقع الإمام المعروف محمد بن إدريس المطالبي الشافعي ይህንን አንቀጽ አፍወን ይህንን ምዕራፍ አስመልክተው ይላሉ ለው ማ አንዘለ ላሁ ሑጀተን ዐላ ኸልቂሂ ኢላ ሀዚህ ሱረተ ለከፈትሁም አላህ በባሮቹ ላይ ወይም በፍጡራኑ ላይ ከዚህ አንቀጽ ውጪ ከዚህ ምዕራፍ ውጪ ሌላን ምዕራፍ ባያ ወርድ ኖሮ ይበቃቸው ነበር ይህች ምዕራፍ በቂያቸው ነበረች ይላሉ ምን ማለት ነው የተፈለገው አልኢማሙ ሻፊዒን ያሉት ከምን አንጻር ነው የሚያስፈልጉትን ቁም ነገሮች ሁሉ ያዘለች የሚያስፈልጉትን ቁም ነገሮች ሁሉ የምታስታውስ የምትጠቁም ምዕራፍ ነች ከማለት አንጻር ነው እንጂ አላህ ያወረዳቸው ዝርዝር ህግጋትን ሁሉ የሚተካ ነው ማለት እንዳልፈለጉ ግልጽ ነው ማለት የወረደ ቁርአን ላይ የወረደው ይሄ ብቻ ቢሆን ኖሮ እንዴት ነው ስለ ሰላት የምናውቀው እንዴት ነው ስለ ጾም የምናውቀው እንዴት ነው ስለሌሎች ህግጋት ሁሉ በዝርዝር የምንረዳው ሊሆን አይችልም አይደል? ስለዚህ የፈለጉት መልእክት ካገባቡ አንጻር ሰዎች በትክክለኛ ግንዛቤ ሊቀበሉት ይገባል እንጂ የተፈለገው እሱ አይደለም። እናም በጥቅሉ አላህ ስብሓንሁ ወተዓላ ለሰዎች በዚህ አንቀጽ ላይ ባሉት ቃላት ብቻ ቢመክራቸው በቂ ነበር ማለት ነው። መልካምን ለመስራት ገብቷቸው አይደለም ለማመን መልካምን ለመስራት እውቀትን ለመፈለግ በዚህ ላይ አደራ ለመባባል በዚህ ላይ በሰብር ላይ አደራ ለመባባል ወደ ለማድረግ እና በመሳሰሉ ቁም ነገሮች ላይ በቂ ግንዛቤን የሚያስጨብጥ ነው። ምክንያቱም ቁርአን እንደሚታወቀው ሙሕከም ነው፣ ከአላህ ዘንድ የመጣ ነው። ለዚህ ነው አላህ ተደቡር እንድናደርገው ያዘዘ፣ እንድናስተነትነው፣ መልእክቱን በዝርዝር እንድናውቅ ጥረት እንድናደርግ አላህ ያዘዘን ከዚህ አንጻር ነው። ይሄንን ለመጠቆም ፈልገው ይሄንን ተደቡር ወደ ሲገፋፉ የተናገሩት ቃል ነው። ለዚህ ነው አንዳንድ ቦታዎች ላይ አልኢማሙ ሸፍዒ ይህንን እንደተናገሩ የተጠቀሱባቸው ከሙአሊፉ በፊት የነበሩ አንዳንድ ዑለማዎች የጠቀሱበት ቦታ ላይ የሰፈረው ገለጻ ትንሽ እዚህ ላይ ከሰፈሩ ገለጻ ይለያል። እዚህ ላይ ያሉት ምንድነው? ለውማ አንዘለ አላሁ ሑጀተን ዐላ ኸልቂሂ ነው። ባያወርድ ኖሮ ነው ያሉት እና ብዙ ሰዎች ይህ ግራ ይችላል። እንዴት ባያወርድ ኖሮ ማዕነ ልኢማም ሻፊዒ ትልቅ ኢማም ከመሆናቸው ጋር ማነዘለ ሚነሰማ የግድ ንግግራቸውን እንደ መረጃ ጠቅሰን ከዛ በኋላ ማስተካከያ መፈለግ አያስፈልገንም። ግን ሲባል ደግሞ ይሄ ግልጽ ነው። እሳቸው ይሄን አሁን አንዳንድ ሰዎች የሚያስቡትን መልእክት አስበው እንዳልሆነ ግልጽ ነው። ማዕሩፍ ያኔ ምንም የሚያስፈልግ ነገር የለም። እንዲያውም ከሌሎች ሰዎች በባሰ መልኩ በዝርዝር ጉዳዮች ላይ የረሱል ሰለላሁ ዐለይሂ ወሰለም ሱና ሐታ ኸበር አሐድም ቢሆን ምንም ቢሆን ማወቂያ ግድ እንደሆነ ከሳቸው በላይ በተለይ በድሮ ጊዜ ያስተማረ በጽሁፍም ያሰፈረ የለም። ተግባባ። እናም ገለጻው ትንሽ ይለያል ያልኳቸው ለምሳሌ ተፍሲር ኢብኑ ከሲር ላይ አልኢማሙ ሻፊዒ የተናገሩትን አስመልክተው የሰፈረው ዒባራ ከዚህ ይለያል ምን ይላል እዛ ላይ الإمام الشافعي እንደተናገሩ የተዘገበው ላይ لو تدبر الناس هذه السورة لوسعتهم لو تدبر الناس يعني لو ما أنزل الله حجة አይደለም لو تدبر الناس هذه السورة وسعتهم ሰዎች ይህንን ምዕራፍ ቢያስተነትኑ ኖሮ ይበቃቸው ነበር አሉ። ይሄ ትክክል ነው። ስለዚህ ያኛው ይበልጥ የተሻለ ገለጻ ነው። ሙአሊፉ ይህንን ያሰፈሩበት ምክንያት ወላሁ አለም ያው ብዙ ርዕሶችን እዚህ ላይ ሲሸፍኑና ሲጽፉ በቃላቸው ስለሚጽፉት ነው። ተግባባን። በማዕናው ትዝ ባላቸው መዕና እንደሚሆን ነው የሚታሰበው ማለት ነው። በመቀጠልም ምን ይላሉ? ወቃለ አልቡኻሪዩ ቡኻሪ የሚሉት ሲላይ እንደሚታወቀው ታዋቂ የሐዲስ ሊቅ የሆነውን መሐመድ ብን እስማኤል አልቡኻሪ ነው። البخاري باب العلم قبل القول والعمل ይላሉ ይሄን ያሉበት ኪታቡ العلم ላይ ነው ኪታቡ العلم ላይ ብዙ አብዋቦች አሉ ከነሱ አብዋቦች መካከል አንዱ ይህ ነው باب العلم قبل القول والعمل ይሄ ርዕሱ ነው የባቡ ርዕስ ነው العلم قبل القول والعمل እውቀት ከንግግርና ከተግባር በፊት ነው ማለት ነው እውቀት ከንግግርና ከተግባር በፊት ነው ይቀድማል طيب ምን አሉ አልቡኻሪ ቀጥለው ሊቀውሊህ ተዓላ እዚህ ላይ እንደምታዩት ወደሊሉ ቀውሉሁ ተዓላ ነው ያሉት ልብ በሉ ይሄ ሁሉ የቡኻሪ ንግግር ነው አላለቀም ብዙ ሰዎች ይህን ሲያነቡ በዚህ ሪሳላ ላይ የቡኻሪ ንግግር ተደርጎ የተጠቀሰው العلم قبل القول والعمل እስከሚለው ድረስ ብቻ ይመስላቸዋል ላ ከዛ በኋላ فبدأ بالعلم قبل القول والعمل የሚለው ድረስ ራሱ የቡኻሪ ንግግር ነው ሰሒሁ ላይ ብትመለከቱ ታገኛላችሁ እና ግን ትንሽ ያው የአልፋዝ ልዩነት አለ እዛ ላይ ሊቀውሊህ ተዓላ ነው የሚለው እዚህ ላይ ያው ወደሊሉ ቀውሉ ተዓላ ነው የሚለው ሁለቱም ብዙ ከመልእክት አንጻር የሚያመጡት ልዩነት የለም ምን ይላል አላህ በቁርአኑ አሁን ይሄ የምን ደሊል ነው دليل على أن العلم قبل القول والعمل يزيد دليلنا فاعلم أنه لا إله إلا الله واستغفر لذنبك طبعا البخاري قلت كهونت باشاكر ለየት ያሉ እስቲንባጣት ወይም ደግሞ በተደቡር የሚገኙ የመረጃ አቀራረብ ስልቶችን ያዘወተራሉ። የታወቀ ነው። ከዚህ የበለጠ ግልጽ የሆኑ ፍንድጓል መረጃዎችን ማምጣት ይቻል ነበር። ማለት እውቀት ከሌሎች እንደሚቀድም ማምጣት ይቻል ነበር ሌሎች መረጃዎችን። ግን አሁን እዚህ ላይ የመጡት መረጃ ምንድን ነው? ይህንን አንቀጽ ነው። ምን አሉ? አላህ በቁርአን እንደተናገረው ፈዕለም አነሁ ላኢላሃ ኢላሃ ኢላላህ ከአላህ በቀር እውነተኛ አምላክ እንደሌለ እወቅ። ምን በሚል ጀመረ? እወቅ አለ ቀጥሎስ ወስተግፊር ሊዘንብክ ከአላህ በቀር እውነተኛ አምላክ እንደሌለ ማወቅ ያው እውቀት የሚለው ዘርፍ ውስጥ ይካተታል ወስተግፊር ሊዘንብክ የሚለው ግን እስትግፋር ምንድን ነው ተግባር ነው አይደል ስለዚህ ከእውቀት በኋላ ምንን አስከተለ አመልን ማለት ነው ይሄ ግልጽ ነው طبعا نعم عندنا سويت نفسه لا الواو زي ቦታ ላይ እንደሚታወቀው ሌሎች ቦታዎች ላይ لا تستلزم الترتيب وإنما تفيد مطلق الجمع ሊሆን ይችላል ይሆናል ዋው ከመጣ የግድ ቅደም ተከተልን አያሳይም እንደ ፋ አይደለም እንደ ምናምን አይደለም ይል ይችላል لا እሱ አይደለም ይሄ ግልጽ ነው ከሲያቁ አንጻር እንዳለ ጊዜ ይህንን መረዳት እንችላለን እንዴት استغفار ከተውሂድ ሊቀድም ይችላል ሊሆን ይችላል እንደ يعني كيف يستغفر الله تعالى وهو لا يقر له بالألوهية የሚሆን ነገር አይደለም ስለዚህ የሚቀደመው ምን እንደሆነ ግልጽ ነው ፈዕለም አነሁ ላ ኢላሃ ኢላላህ ይሄ እውቀትን የሚተካ ነው ወስተግፍር ሊዘንብክ ይሄ ተግባር ነው ለዚህ ነው አልቡኻሪ ቀጥሎ ምን አለ ፈበደአ ቢልዕልሚ አለ يعني قبل القول والعمل ማለት ነው بدأ بالعلم يعني قبل القول والعمل ማለት ነው ተግባባ يعني قبل القول والعمل የሚለው ቡኻሪ ላይ ላይኖር ይችላል ግን على كل حال መልእክቱ ይሄ ነው መልእክቱ ይሄ ነው ስለዚህ የሰው ልጆች በዱንያ ላይ በሚጓዙት ህይወት ላይ ሁሉ የሚያስፈልጓቸው ዲናዊ ቁም ነገሮች እነዚህ አራት ቁም ነገሮች ናቸው። ሌሎቹ እነዚህ ውስጥ ሊካተቱ ይችላሉ። ሌሎች ቁም ነገሮች አያስፈልጉም ሳይሆን ሌሎቹ እነዚህ ቁም ነገሮች ውስጥ ሊካተቱ የሚችሉ ናቸው። ከዚህ አንጻር ነው በጥቅል ገለጻ ስንገልጸው አራት ነገሮችን ማወቅ ግዴታ ይሆናል።